ባለፈው ሳምንት በእኛ ድራማ አረ ሙሽራ መጣ እንስፈን እናንተ አናስገባም ሰርገኛ ደጅተኛ አናስገባም ሰርገኛ ደጅተኛ ሰርገኛ ደጅተኛ ሰርገኛ በል ሙሽሪት ብለህ እናንሳት እንጂ። እሺ አቶ ሽብሩ እንዴ ማቲ ምን ትቅለሰለሳለህ? ጠጋ በላ። አሪፍ ፎቶ ነው ያነሳችሁ። አይ እስኪ እስኪ እስኪ እናንተ ለጨዋታ እኮ አይደለም የመጣችሁት፣ ወደ ስራ። እማዬ ያለሽን እንጀራ ስጭን። እንዴ ለምናችሁ? እንጀራ የሚያቀርቡት ቀርተውባት ማሚ ጨንቋታል። ለሰርጎ የተጠሩት እንግዶች ሲመጡ የሚቀርብ ነገር የለም። እኔ ገና እየጋገርኩ እኮ ነው። እሱም ቢሆን ከሰላሳ አይበልጥም። ግድ የለም ከዚህ ሰላሳ ከተገኘ ቀሪውን ከገበያ እንፈልግ። ሜሊ እንጀራው እያለቀብን እኮ ነው። ለሙዬ እየደወልኩላን ነው። ማሚዬ ይኸው መጣች። እንዴ ማንቲ ነው ነው የተሸከመው። ልጆች ዛሬ መቼም ከጉድ ነው የገላገላችሁ። በና ወደ ውስጥ ይዘህልኝ ግባ። ኛዎች በጣም ነው የኮራሁባችሁ። ደስ ብሎኛል። በጣም አመሰግናለሁ። ቸርዬ፣ እኛም በጣም ደስ ብሎናል። እንዴት ነው እባክህ? በጠዋቱ ዘፈን ዘፈን ያለ ደስታው ነዋ። አባዬ ደህና አደርሽልኝ የኔ ልዕልት። እንዴ አባ፣ የኔ ልዕልት፣ ዛሬ አባትሽ በጣም ደስ ብሎታል። የዛ ያየለ ከትምህርት ቤት መባረር ትልቅ ጭንቀት ነው ከላይ ላይ ያራገፈልኝ። እኔስ ብትል ሁላችንም አረፍን እንጂ አይደል ሳርዬ? አዎ መሰለኝ። አባዬ እንሂዳ ፋሲል ትምህርት ቤት ትሸኘኛለህ ብዬ ነበር። ዛሬ በጠዋት የመጣ ደንበኛ ስላለ መሄድ አለብኝ። ብቻዬን መሄድ ስላልፈለግኩ እኮ ነው። ምን ነው ሳሪ፣ በደህና? አዎ፣ ግን ግድ የለም ፋሲል፣ እህትህን ሸኝተናል። አንድ የመጣው ቦርሳ ኤልያስ በየሺ ደህናዋል። ደህናዋል ፍቃድ። ፋሲል ቶሎ አድርሳትና site እንገናኝ። እሺ አባዬ። ፋሲል በቃ እንውጣ። አንቺ ልጅ ግን ዛሬ ሁኔታሽ ልክ አይደለም። አረ ምንም አለንኩ እማዬ ቻው። ቻው ልጆች። እማ ቦርሳዬን አይተሽዋል? የት ነበር ያስቀመጥከው ማንቲ? እዛ በሩ ጋር። ሰው ጠልፎ እንዲጥል ነው በር ጋ የወረወርከው ወይስ እኔ አንስቼ እንዳስቀምጥል ነው? ላነሳው ነበርኩ። <laughs> በል ክፍል አስቀምጬልሃለሁ። እሽማ ደህና አደርክ በቀለ፣ ግባ። እሺ ትዬ ስመኝ፣ ጽግዬ ቡና ደርሷል ብላለች። እሺ ማንቲ፣ በቀለ መጥቷል። አበቄ፣ ሰላም ነው ማንቲ? ቦርሳን አገኘኸው? አግኝቸዋለሁማ። ይኸውልህ ማንቲ፣ እቃህን በየቦታው አታዝረክርክ። ብርቱካን ዛሬ ስለምትመጣ ምኑን ከምኑ እንደምታደርገው ግራ ይገባታል። አዲሷ ሰራተኛችን ዛሬ ነው እንደምትመጣው? አዎ፣ በሉ አሁን ወደ ትምህርት ቤታችሁ። እሺ። ስማ ማንቲ፣ ስማ ብርቱካን ነው እንዴ? ጽጌ፣ በቀለ ቡና ደርሷል ብሎኝ ነበር። አዎ ደርሷል። ስመኝ፣ ነይ ነይ፣ ባጥሩ ዝለቂ። እንደ በቀለ ተይ እባክሽ፣ በበሩ ልዙር። ነይ፣ ግድ የለሽም ወይ ጽጌ በሽ እንግዲህ ለነገሩ ይህን አጥር መድፈን አለብኝ። ምንም አትክልት አልተረፈኝም። በቀለ ሲወጣ ሲገባ እየረገጠው ነው። አረ ምን በቀለ የዛች አማረች ልጅ ነው እንጂ ወይ ያ ትንሹ እሱ ለራሱ ምን ኮቴ ያለውና ይረግጠዋል። የአንድ ፍሬ ልጅ አያያይ ስነግርሽ ኮቴው ምንም የሶስት አመት ልጅ አይመስልም። ኧረ ጽጌ፣ እንደው ዝም ብለሽ ነው? እውነቴን ነው። በይ አሁን አንድ ስኒ ጠጥቼ ቤቴ ልመለስ። ብርቱካንም መጠበቅ አለብኝ። ብርቱካን አዲሷ ሰራተኛሽ መሆኗ ነው? አዎ፣ ዛሬ ነው እኮ ከገጠር የምትመጣው። ለመሆኑ ስንት አመቷ ነው? ከማንቲ ትንሽ ብታንስ ነው። የአንድ ወዳጄ ልጅ ናት። ሙያዋስ እንዴት ነው? እንግዲህ ደህና ትመስላለች። ደህና አልሽ? እንደ ፈረስ መታለፊያ ጠንካራ ሰራተኛ ነው የሚያስፈልግሽ። ቀን ከሌት ቀጥ ብላ የምትሰራ። አይ እየሰራች ላስተምራት እኮ ለእናቷ ቃል ገብቻለሁ። ምን ትምህርት ቤት ስራዋን ትታይትም እንድትዛለን ነው? ለነገሩ አሁን ላስገባት ብልም አይቻልም። ትምህርቱ ግማሽ አመት ደርሷል። እንግዲህ ባስገባትም በሚቀጥለው አመት መጀመሪያ ላይ ነው። እኔ ተናገር ያለሁ ትምህርት ቤት ምናምን የምትይው ቢቀርብሽ ነው የሚሻለው። እንደ ሞልቃቃ ሰራተኛ የሚያስጠላኝ ነገር የለም። ወይ ጽጌ፣ እንደው እኮ አንቺ ቲቸሬ ኖቅና ደስታ እንዴት ያምሩ እንደነበር። እውነትሽን ነው ለልዬ። እኔ መቼም እንደዚህ አይነት ደስ የሚል ሰርግ በህይወቴ አጋጥሞኝ አያውቅም። ገና ወደፊት እኔ ስታይ ምን ነው? እሙ እንዴት ናችሁ? hi ሰላም ሳሪ። ስለ ሰርጉ ማውራት ማቆም አልቻልንም። በጣም ደስ የሚል ሰርግ ነበር። በጣም እናንተ ፎቶ አንቺውን ግን አይታችሁታል? ዝም ብሎ እኮ እኔን ነበር የሚያነሳው። ሜላት ሞዴል የመሆን ተስፋ እንዳለኝ ታይቶት ነው መሰለኝ ጀመራት። እንግዲህ እንዴ ሜላት፣ የፎቶ ፕሮግራሙ አጋማሽ ላይ እኮ ነው እንጀራ ልናመጣ የሄድነው። ቢሆንም ሳራ እንደ ተመቸውት ነው የተሰማኝ። ይልቅ ዘፈናችንን ሁሉም ሰው ወዶታል በጣም። ለምን አንዝፍ ነው? እሺ እንስፈለው። አንድ ሁለት ሶስት ምታ ከበሮ ምታ ምታ ከበሮ ያሳደግከው ልጅ ተሞሽሮ ምቺ ከበሮ ምቺ ከበሮ ምቺ ተሞሽራለሽ አንቺ ውብ ልጅ ምቺ ከበሮ ምቺ ከበሮ ምታ ምታ ከዚህ በላይ ምን አለ ደስታ ምቺ ከበሮ ምቺ ከበሮ ምታ ምታ ለዛሬ አልሆነ ምን ሆነ ልልታ በጣም እኮ ነው የሚያምረው። በጣም ዛሬ ታየ። ውይ እናንተ አሁንም የሰርግ ዘፈናችሁን እያለቃቀሳችሁ ነው። በቀለ በህይወት ሰርግ ስለማይኖር ነው አንድ የሚያደርግ። ሜላት አንቺንማ በሰባቱ ማህጉራት ውስጥ የሚገኝ አንድም ወንድ አያገባሽ። እንደዛ ከሆነማ ሁለታችሁ ብትጋቡ እኮ ይሻላል። የዓለማችን ምርጥ ጥንዶች ይወጣችኋል። አንተ እንደ በቀለ አይነቱን ሳገባ አልታየም። ምን ለማለት ነው? ቡና ነው ሻይ ያሰኛል? እኔ ምንም አልፈልግ። አንተን ማን ጠየቀ? መጀመሪያው ነው ማንቲ ናኒ። ውይ ልትሄድ ነው? እንዴት ያሳዝናል። ቻው በቀለ። ቻው ሙዬ። ቻው ማንቲ። ሚሚዬ፣ ንግዱ እንዴት ነው? የመጨረሻ ተጧጥፏል። አዲሱ ቅመሜ ተወዳጅነትን አትርፏል። ደስ ይላል ሚሚዬ። ያቺ ወጋሚ ሴትዮ ደንበኞቼን እየሰረቀች አስቸግራ ነበር። አሁን ግን ድራሿ ጠፍቷል። አሁንም አዳዲስ ደንበኞችን ማፍርቻለሁ። በይ ለሁላችንም አንዳንድ ስኒ ሻይ እኔ ጋብዛለሁ። በደስታ እንደ ጉድ ይቀዳላ። ያው እሺ ሚሚዬ የሚጣፍጠው። ሚሚዬ በጣም ቆንጆ ነው። አመሰግናለሁ። እናንተ ሳልነግራችሁ ረስቼው። ምን? ዛሬ አክስቴ አልማዝ ከአረብ ሀገር ትመጣለች። አረብ ልብሶቿንና ሽቶውን እስከማይ እንዴት እንደቸኮልኩ እና ብታዩት አክስቴ ሁሌም ዘናጭ ናት። ከውጭ ሲመጡ እኮ ሁሉም ናቸው የሚዘንጡት። ጎረቤታችን አረብ ሀገር ሄዳ ለቤተሰቦቿ በየጊዜው የምትልከውን ነገር ልነግራቸው አልችልም። ውይም ውዬ የምፈልገውን ነገር ለመግዛት አቅሙ እንዲኖረኝ እንዴት እንደምመኝ ለሊ፣ እኔ ደግሞ እናቴን ለመርዳት የሚያስችለኝ አቅም እንዲኖረኝ ነው መመኘው። አይዞሽ እምዬ፣ አንድ ቀን ይኖረናል። እሺ። አልማዝ አሁን ለምን ለረጅም ጊዜ እንደመጣች አልገባኝም። ሌላ ጊዜ እኮ ለአጭር ጊዜ ነበር የምትመጣው። ዛሬ ዝም ብለሻል። ደህና አይደለሽም እንዴ? የምሳ ሰዓቱ የሚኒ ሚዲያ ፕሮግራም እንዳለ ነው አይደል? አዎ። ደስታ እንዳትፈሩ ተማሪዎች teacher አየለ አንቺ ላይ ያደረገውን አይነት ችግር ካጋጠማቸው ምን ማድረግ እንዳለባቸው እንዲያውቁ ይረዳል ብላለች። እንዴ ያየለ ጉድማ በሬዲዮ ሁሉ ነው መነገር ያለበት። ግን ግን ምን ሳሪታ፣ አየለ ከትምህርት ቤት ስለተባረረ ሁሉም ነገር ወደ ድሮ ይመለሳል ማለት አይደለም። ለእኔ ሁሉም ነገር ተቀይሮብኝ ታዲያ ይህንንም ለምን ፕሮግራማችን ላንወያይበትም? አይ በፊት በተነጋገርነው መሰረት እናደርገው። አሁን ያልኩትን እርሹ ነው። በቃ ምግባ። እሺ ሳሪ፣ ማውራት ስትፈልጊ ግን አለንልሽ። እሺ እሺ። ለምለም አመሰግናለሁ። እናንተ ሲኔን ይዛችሁ ክፍል ልገቡ ነው? ግቢ ደስታ። እንዴት ነሽ ዳይሬክተር ሰብለ? ደህና ነኝ። እስኪ አረፍ በይ። እሺ ይኸውልሽ ደስታ፣ በመደበኛ የትምህርት ሰዓት ውስጥ የሚጠቃለል የክህሎት ማዳበሪያ ክፍለ ጊዜ ለመጀመር እያሰብኩ ነው እና አሁን የጠራውሽ ለማስተማር ፈቃደኛ እንደሆንሽ ልጠይቅሽ ነው። እኔ እንጂ በጣም ነው ደስ የሚለኝ። ተማሪዎቻችን ለወደፊት ህይወታቸው የሚያዘጋጃቸው አይነት ትምህርት እንዲሆን ነው ያሰብኩት። እስኪ ያሰብሽውን በደንብ አስረጂ እንዴት መሰለሽ፣ ተማሪዎቹ በራስ የመተማመን ብቃታቸውን፣ የመደራደር ክህሎታቸውን ራሳቸውን በደንብ የመግለጽና ለራሳቸው የሚሰጡትን ቦታ እንዲያጎለብቱ የሚረዳቸው እንዲሆን ነው ያሰብኩት። ተማሪዎቹ ከዚህ ሲወጡ ለሚጠብቃቸው ዓለም የሰፋ እውቀት ይዘው እንዲወጡ ነው ምኞቴ። ሀሳቡን በጣም ወድጀዋለሁ። ግን እኔ አስፈላጊ እውቀት አለኝ ብለሽ ነው? በሳይኮሎጂ ዲግሪ አለሽ፣ እሱ ጥሩ መነሻ ነው። በተጨማሪ ደግሞ ከተማ ሄደሽ የሶስት ወር ስልጠና እንድትሳተፊ አስቤያለሁ። እውነትሽን? አዎ፣ ዝርዝሩ እዚህ ላይ ተካቷል። እዩና ከሄኖክ ጋር ተማክርሽበት ሀሳብሽን አሳውቂኝ። እሺ። <laughs> ገና አዲስ ሙሽሮች አይደላችሁ? አለቅሽም ምን ይሆናል? አረ ለሱ ችግር የለውም። እሱም ደስ ይለዋል። እኔም እንደዛውን ያሰብኩት። ዳይሬክተር ሰብለ፣ እኔን ስላሰብሽኝ በጣም ደስ ብሎኛል። ውሳኔን በቶሎ አሳውቅሻለሁ። ጥሩ ተከተል፣ ፈጠን በል እንጂ ይግርምሽ። ደህና አደርሽ ሚሚዬ። በይ ያንን ጉደኛ ቡናሽን ቅጅልኝ። በደንብ ነዋ። ይኸው ደንበኛስ ቡና ይፈልጋል? አንተ ነህ እንዴ? አየለ፣ ከትምህርት ቤት የተባረርክ መስሎኝ ነበርኩ እና እናማ ከተማውንም ለቀ መሄድ ነው ያለብን ሚሚ ረፊ፣ ሱቄ ውስጥ ጥል እንዲነሳ አልፈልግም። አየለ፣ ምን ፈልገህ ነው? እስቲ ምላጭና የገላ ሳሙና ስጠኝ፣ ስኳርም ጨምርበት። ይቅርታ፣ ምንም የሚሸጥ ነገር የለኝም፣ ጨርሻል። እንዴ ይሄ ምንድን ነው? መደርደሪያ ላይ ቁጭ ብሎ እያየሁት አይደለም እንዴ? ተሸጦ አልቋል አልኩ። እንግዲህ ምን እያደረክ እንደሆነ ገባኝ። ልታስተናግደኝ አትፈልግም ማለት ነው። የጠየቅኝ ዕቃዎች ቢኖሩኝ ኖሮ እሸጥልህ ነበር፣ ግን የሉኝም። እከሌ መጥቶ ግርማ ሱቅ ግርማ ሱቅ እንቁላል ስኳር ቢጠይቅ ቢጠይቅ የለኝም ብሎ ቢመልሰው ቢመልሰው ግርማ እንጀቴን እንዳራሰው እንዳራሰው እሱ ዘፈንችን አቁሚ እንዳልተጓዘ ቀና ብሎ ቀና ብሎ የሰራው ስራ ቀኑን ቆጥሮ ቀኑን ቆጥሮ ከሰላምታ እንኳን ፊት ተነሳ ፊት ተነሳ ከማን ይሸምት ከማን ይግዛ ከማን ይግዛ አቁሚ አልኩሽ እኮ አየለ ሱቅ ለቀውን ልቅበል እዚህ ለአንተ የሚሆን ምንም ነገር የለም። ምንም ችግር የለም። ብሬ ውሎ ይግባ። ሌላ ሱቅ የሌለ መሰለ። እንደዚህ አንጀቴን አርሽልኝ እንጂ የሚል አንተ ሱቅ ፍለጋ እዚህ ትምህርት ቤት ድረስ ሲመጣ ግን ትንሽ አፍር ደፋር። እዚህ ሱቅ መቼም ከአሁን ወዲያ ድርሽ አይልም። አረ የትም ድርሽ አይልም። ሰው ሁሉ እኮ ጠልቶታል። እንደውም አንድ አሳብ መጣል። ሄጄ የጎዳና ጀለሶቼ ልፈልግ። ሚሚ ምን ልታደርጊ ነው? ያልሆነ ችግር ውስጥ እንዳትገቢ። ጣጣ የለውም ግርምሽ። ምን እንደማደርግ በኋላ ታያለ። አልማዝ እንኳን ደህና መጣሽ። እንኳን ደህና ቆይ። ሰንዬ። ሰላም ናቸው? ደህና ነን። እንዴት ነሽ? ደህና ነኝ ይመስገነው። ሰላም ነው ሰንዬ? ደህና ነን፣ በጣም ደህና ነን። ችግር የለም። ሻንጣውን ተይው፣ ጀንበር ያስገባል። ተይው እንዴት ነሽ ታዲያ? ድክም ብሎኛል ብታይኝ፣ ሰውነት ይዛል ብሏል። ግን አሁን እዚህ ስለሆንኩኝ ደስ ብሎኛል። አይዞሽ አረፍት ያለሽ ጌታቸው የማይቀርበት ጉዳይ ገጥሞት ነው ያልጠበቀሽ። ይመጣል። እሺ እሺ። ውይ እንዴት እንደናፈቃችሁ። ሚሉስ ደህና ናት? ደህና ናት። እሷም ልታይሽ በጣም ጓጉታለች። ዛሬ ትምህርት ቤት ባትሄድ ደስታዋ ነበረ። በይ አሁን ቡናችንን እንጠጣ። ሰንዬ ከቡናው በፊት ግን ውሃ ባገኝ ደስ ይለኝ ነበር። ሀገር መግባት ግን እንዴት ደስ ይላል። አልማዝ አልማዝ አንከብዶኝ ነበር። አይዞሽ አይዞሽ አይዞሽ፣ አሁንማ ቤትሽ ነሽ ያለሽ እኮ አይዞሽ። በቃ በቃ አልማዝ አልማዝ፣ በቃ በቃ በቃ በቃ ማነው? ብርቱካን ነኝ። ጎሽ መጣሽ? አዎ ትዬ ስመኝ። ነይ በይ ግቢ። እንዴ እንዴት አድገሻል! ህፃን እያለሽ እኮ ነው ማቅሽ። እኔ ግን አላስታውስም። አንቺ የተወለድ ሰሞን መንደራችሁ መጥቼ ነበር። እናትሽስ እንዴት ናት? አንቺ ጋር ልሰራ ስለሆነ በጣም ደስ ብሏታል። እኔ ደግሞ ትምህርቴን እስከምጀምር ድረስ ቸኩያለሁ። ይኸውልሽ ብርቱካን፣ ስለ ትምህርትሽ አጠያይቄ ነበር፣ ግን መሀል አመት ላይ መግባት አይቻልም ነው ያሉ። ወይኔ አይዞሽ፣ እንዴ፣ የሚቀጥለው አመት አስገባሻለሁ። ለእናትሽም እነግራታለሁ። እሺ ነቤ አሁን ነው እቃሽ እናስቀምጥ። እሺ ነይ በዚህ በኩል መኝታሽንም ላሳይሽ። ስሙ መጣ መጣ አየለ አየለ፣ ስማ ስማ፣ አየለ አንድ ነገር ልንገር ፀሐይዋ ስትወጣ አየለ ጉዱ ወጣ። ሰው ሰምቶ ዝም አላለ። አየለ ተገለለ። ተገለለ ሄዱ ከዚህ እናንተ ልጆች ተው ብያለሁ፣ ኋላ ተናግሬያለሁ። ምን ነው ቲቸር አየለ ሚሚ ምን እያደረግሽ እንደሆነ ይገባኛል። እኛ ደግሞ ሳራን ምን እንዳደረግካት ይገባናልሽ። ነክተናል ነክተናል ነክተናል። ወይኔ አየለ ካላደርሽ ምን ታምር። አየለ፣ ቀይ ወጥሽ ናፍቆኝ ነው የመጣሁት። ምንም የለኝም። ወጥ የምትሰራውም ልጅ ረፍቶታለች በቶሎም አትመለስ እንዴ? ምን ታምር። አንቺም አከራዬ ልቀቅ አለኝ። ባለሱቆቹ አላስተናግድም አሉኝ። አሁን አንቺም እምቢ አልሽ። ወጥ ቤቷ የለችም የሚለውን ታሪክ ማምን ይመስልሻል? አየለ፣ እንግዲያውስ ቁርጡን ልንገርህ፣ ላስተናግድህ አልችልም። እኔ እኮ የረጅም ጊዜ ደንበኛሽ ነኝ። እነዛን ትንንሽ ልጆች ያደረግካቸው ነገር ህሊና የሚቀበለው አይደለም። ስለዚህ አላስተናግድህም። እንዳውም ከአሁን ወዲያ እንድትመጣብኝ አልፈልግም። ውጣልኝ። አልወጣም። እንታምር ችግር አለ። ይሄ ሰውዬ አልወጣም አለኝ። በልና ውጣ። እንዳውም እዚህ የማይረባ ሆቴል ባልበላ ነው የሚሻለው። ደስታዬ፣ ስልጠናው በጣም ጥሩ እድል ነው፣ ግን ገና ከመጋባታችን ለሶስት ወር መሄድሽ በጣም ቅር ብሎኛል። እና ሄኖክ ልቀር? አረ በፍጹም። አንደኛ ተማሪዎቹን በጣም የሚጠቅም ፕሮግራም ነው። ሁለተኛ አንቺም እውቀት ትጨምሪበታለሽ። እንደው ናፍቆትሽ ነው እንጂ ያሳሰበኝ። እኔም እኮ በጣም ነው የምትናፍቀኝ ነው። ግን አንተም እየመጣ ትጠይቀኛለህ፣ እኔም እመጣለሁ። <laughs> ይሻል ይሻል። <laughs> ምን ጥያቄ አለው? በላሁን ወደ ሚኒ ሚዲያ እንሂድ። የእኛዎች ዝግጅታቸውን ሊጀምሩ ነው። እሺ መጣሽ ሚሚዬ፣ ተዘጋጅተሻል አይደል? አዎ ተዘጋጅቻለሁ። እንደምንም ከምሳ በፊት ቡናዬን ጨርሼ ነው ከች ያልኩት። ለመጀመር ዝግጁ ናችሁ? አዎ ማንቲ። እንደምን ዋላችሁ ተማሪዎች። በዛሬ የምሳ ሰዓት ፕሮግራማችን የእኛዎች ልዩ ዝግጅት ያቀርቡላችኋል። መድረኩን ለሙ እየለቃ ነው። እሺ ማንቲ እንደምታውቁት ጓደኛችን ሳራ ባለፉት ጥቂት ወራት ብዙ ነገሮችን ስትጋፈጥ ቆይታለች። በስተመጨረሻ ግን ትቸራ እየለ ተባሯል። ይህ ዝግጅት በተፈጠረው ሁኔታ በወሰድናቸው ዋና ዋና ትምህርቶች ላይ ያጠነጥናል። በአንደኛነት ለምናምነው ትልቅ ሰው እየደረሰብን ስላለ የጾታ ትንኮሳ ማማከር ጥቅም ነው። በሁለተኛነት ደግሞ ችግራችንን ለማስረዳት የሚረዳንን ማንኛውንም መረጃ በጥንቃቄ ስለመያዝና በሶስተኛ ደረጃ ደግሞ አጸያፊ አሜትን በጥንካሬ ተቋቁሞ ስለማሳለፍ እንወያያለን። ወደ ዝርዝሩ ከመግባታችን በፊት የእኛዎች ከተወዳጆቹ ዘፈኖቻቸው መካከል አንድነታችንን ይጫወቱልን። አመሰግናለሁ ማለት የሆነ ነገር ገባብኝ። እይልኝ እስኪ እስኪ ጽጌ በቀጥ ብለሽ ቁም እንጂ አይታየኝም። አትንቀሳቀሽ አልኩሽ እኮ። እየቆጠቆጠኝ እኮ ነው። ኧረ አንድ ነገር ገብቶብኛል። ቆይ ቆይ ቆይ ቆይ ቆይ፣ ይኸው ወጥቷል። እትዬ ስመኝ፣ የማንቺን ጫማ የት ነው የማስቀምጠው? ጠረጴዛ ስር ነው ያገኘሁት። ክፍል ውስጥ አስቀምጭለት። አሁን መምጫው ደርሷል። እቃው የት እንደሚቀመጥ ራሱ ያሳይሻል። እሺ እሺ። ስመኝ አዲሷ ሰራተኛሽ ቆንጅዬ ናት። በኋላ ጣጣ እንዳታመጣብሽ፣ ከልክ በላይ እንዳታቀርቢያት። ጽጌ፣ እች እኮ የመጀመሪያ ሰራተኛ አይደለችም። ምን ማድረግ እንዳለብኝ አውቃለሁ። ከልክ በላይ አታቅርቢያት ነው ምልሽ። አወኩሽ ናኩሽ ሲባል አልሰማሽም? አሁን ያማረች ምን ይባላል? ሰራተኛዋን እንዴት እንደምታሞላቀቃት ስንት እንደምትከፍላት ሰምተሻል። በእርግጥ አንቺ ለሰራተኛሽ ከምትከፊው በላይ ነው። የነዋማ ቦታዋን ጠንቅቃ ታውቃለች። እኔ ቤት አጉል መደፋፈር የለም። ከመስመር አለፍ ካለች አሽቀንጥሬ እንደምጥላት በደንብ ይገባታል። እሺ ይሁንልሽ። እንዴት ናችሁ? ሚሚዬ፣ ልጆቹ ፈልገውሽ መጥተው ነበር። አትለኝም? አዎ። እባክህ ዛሬ ጋዜጠኛ ሆኜ ነው ያልኩት። አረ እባክሽ። ከነሙዬ ጋር mini media ዝግጅት ሳቀርብ ነበር። እና እንዴት ነበር? በጣም አሪፍ ነበር። ሙሉ ትምህርት ቤት ነው ያዳመጠ ያ ደነዝ በቀለ እንኳን ሳይቀር። እኔ ግን የሁሉም ሰው አርዕስት መሆኔ ያስጠልቶኛል። ግን እኮ ሳርዬ አሁን ሁሉም ነገር አቁሟል። አየለንም ቢሆን ካሁን በኋላ የትም አታዩ እንዴ? ለምለምን ይታወቃል እኔ ከአሁን አሁን ከተማ ውስጥ አየሁት እያልኩ እንዴት እንደምሳቀቅ። ሚሚዬ ልጆች እኮ ይህን ሊነግሩሽ ነው የፈለጉሽ። ምኑ? አየለ ሻንጣውን ይዞ ሎንችና ላይ ሲሳፈር አዩት። እባክህ ጠቅልሎ ሳይሄድ አይቀርም። ሚሚዬ ልጆቹ አንቺ የገጠምሽውን ዘፈን እየዘፈኑ ቀኑን ሙሉ ሲከተሉት ነው የዋሉት። ለካ የቤት አከራዩም አባረውታል። እቃውን ሸክፎ ሄደ ነው የሚሉት። ግልግል ግርማ፣ እርግጠኛ ነህ? ሳርዬ ልጆቹን ፈልጌ አጣርቼ ነግርሻለሁ። ውይ ሳርዬ እንኳን ደስ አለሽ። ገና መች ተጣራ ሙዬ። ግን እውነተኛ ጓደኛ ማለት እናንተ ናችሁ። ያለ እናንተ ሁሉንም ነገር ተቋቁሜ ማለፍ አልችልም ነበር። በጣም ነው ማመሰግናችሁ። ክንዴ አሁን ቤት ስንገባ ቆንጆ መክሰስ አዘጋጅላችኋለሁ። እሺ፣ ግን ሳይጣጣቡ መብላት የለም። የጥሩነሽ እንደ ዳቦ መብላት እንችላለን? የእሷ እኮ ዳቦ በጣም ነው የሚጣፍጠው። የተረፈ ካለ መብላት ትችላላችሁ። ታድለን። አንተ ደግሞ ካላለቀ እኮ ነው የተባለው። እስቲ እስቲ ዝም በሉ አንዴ። አቶ ወንድሙ አባዬን ሊያናግሩት መጥተዋል መሰለኝ። ሂዱና ጓሮ ታጥባችሁ እዚህ ተመልሳችሁ ነው። እሺ ሂዱ፣ ቶሎ በሉ። እሺ ለምለ ወንድሙ ምን ሁን ነው የምትለኝ እንዲ አገሬው ምን ይለኛል? ሰውስ ምን ይለኛል? ሙላት ጥሩነሽ መልካም ሴት ናት። ከአንተም ጋር የምትጣጣሙ ይመስለኛል። አቶ ወንድሙ፣ ባዩሽ ከሞተች እኮ ዓመት አልሆናትም። ለማግባት አልፈጠንም። እሱማ መቼ ዓመት ሳይሞላት አልኩ። እኔ ምልህ አስብበት ነው። ለነገሩ ጥሩነሽም ከፍችዋ በኋላ ሌላ ወንድ እንደማታውቅ ሰምቻለሁ። እሱን እኔ የምመሰክራለሁ እውነት ነው። እና ምን ትላለህ? እሱማ ለልጆቼም ጥሩ እናት የምትሆን ሴት ታስፈልገኛለች። እስኪ እንግዲህ ጊዜው ሲደርስ አስብበታለሁ። ጎሽ ማግባት ነው የሚያወራው። እኔ እኮ ገና ልረሳሽ አልቻልኩ።